ለመሆኑ አምባገነኖች ህዝብ መብቱን እንዳይጠይቅ የሚያደርጉበት የማግለያ ዘዴዎችና መሳሪያዎች ምንድናቸው? ዛሬም ፍትህ በዚህ ጉዳይ ላይ የተወሰኑ ነገሮችን ያቀርብልናል። ከዛ በኋላ ወደ ነፃ ውይይት እንሄዳለን። ጉዞ ረጅም ነው፣ ጉዞ ረጅም ነው፣ ጉዞ ረጅም ነው፣ አስቸጋሪ መንገድ ትዕግስት ሚያትራታ በጽናት ለመንጎድ አልጋ በአልጋ አይደል የሚመች የሚደላ አስቸኳይ እንዲሆን እናስብ ጠቅላላ። ሰላም የተከበራችሁ አድማጮች፣ እነሱ በጣም ሰፊ ነው። እንግዲህ አጠራ ጠራ አድርጌ በማቅረብ ለውይይት መድረኩን ይለቃለው። መጀመሪያ አሻሚ ባልሆነ መንገድ ከተቻለ አምባገነን የሚያሰኝ ባህሪ ምንድን ነው የሚለውን ትንሽ ዳሰስ አደርጋለሁ በዴፊኒሽኑ መሰረት አምባገነን የሚያሰኘው አንድ አካል በህግ ያልተገደበ ስልጣን ያለው ማለት ነው ያገሪቱ ህግ የማይገድበው ስልጣን ያለው ባጭሩ ህግ የማይገድበው ስባት ቀለል ያለ ይመስላል ሁሉን ነገር ለማድረግ ይችላል አንድ ሰው ህግ ካልገደበው ገደብ ነው ማቆሚያው የምትጀምረው ከዚህ ነው ከዚህ ልታልፍ የምል የምል ገድቦ የሚይዘው መለኪያ ከሌለው ባለሙሉ ባለስልጣን ነው ማለት ነው ህግ አውጪው ህግ አውጪው ምስሉ አስፈጻሚው ነው የሚያስፈጽሙ የሚወስዱ አካላትን ባሻንጉሊትነት ያስቀምጠ ቢሆንም የሚያዛቸው እንዳቸው የሚያሽከረክራቸው እሱ ነው ማለት ነው ህግ ፓርላማው ነው አንድን አካል አምባገነን የሚያሰኘው ምንድነው የሚለውን define ሲደረግ በህግ ገደብ የሌለው ስልጣን ያለው ማለት ነው የሀገሪቱ ህግ የማይገድበው የማይወስነው ስልጣን ያለው አካል አምባገነን ነው ግለሰብ ሊሆን ይችላል የ elite ኦች ስብስብ ሊሆን ይችላል ብዙ ጊዜ ግን symbolize የሚደረገው አንድ ወጥ በሆነ ሁሉንም ለመጫን የሚችል ግለሰብ ይሆናል ያ አካል ከጠፋ ግን በቡድን ሆኖ elite ኦች የሚቆጣጠሩት የሚያዙት ፈላጭ ቆራጭ የሚሆኑበት ነው ማለት ነው የዚህ ዋነኛው characteristic ኡ ህግ አውጪውን እንዳሻቸው አሽከረክሩታል parliament ተብሎ ሊሰየም ይችላል ግን በሀገሪቱ የህግ አወጣጥ ላይ ለይስሙላ የተቀመጠ እንጂ ቦታ ያለው አይደለም ረበል ታምፕ ነው እንደ ማረጋገጫ ማተም ሆኖ የሚያደንሱ አሻንጉሊትነት የሚያገለግል ነው ፍርድ ቤቱም እነሱ መሳለቂያ የሚሆን ነው ይህንን ባህሪ የሚያሟሉት dictator ኦች ይባላሉ ግን ይህ ሁኔታ ጊዜው እንደ ዘመኑ ይለያል ሁሉም dictator አንድ ወጥ አይደለም ይህንን መገንዘብ ደግሞ ምን አይነት ዘዴ እየተጠቀሙ ሰውን አንደበት እንደሚያዘጉ ለመረዳትም ያስችላል በታሪክ ውስጥ እነሱ dictator የሚባሉት አምባገነን የሚባሉ መሪዎች የሚጠቀሙባቸው ዘዴዎች ከሞላ ጎደል ስለመሰረታቸው መሰረታቸው አንድ ነው ማሰር ገዳታት torture ማድረግ ማዋረድ ማሰቃየት እንዲሰደድ ማድረግ ወንጀል ፈጽሞ በሰው ላይ መለጠፍ በርካታ ግን እንደ ዘመኑ ይለያሉ በሮም ጊዜ የሚደረገው የስራት ሁኔታና በአሁኑ ጊዜ የሚደረገው የተለያየ ነው የእስር ቤቱ ጥበት ሰውን የማጎሳቆል ሁኔታ ጥራት ማነሱ ለያል እንጂ እስር እስር ነው እንደዛው torture ኡ በእሳት ሲያቃጥል ድሮ ዛሬ water boarding እያለ በውሃ ያፍናል የዘመኑ dictator የድሮ በስቅላት እጅጉን ከግራ ቀኝ ወጥሎ ሲሰቅል የዛሬው ደግሞ በኤሌክትሪክ ይገላል በተለያዩ ዘዴዎች ይጠቀማል መርዝንም ያበላል በ radiation ም ይገላል sophistication ኡ እንደዛውኑ ነው ማለት ነው ያ ግን ለሟቹ ብዙ ማይደውጥለትም ማቂያው መሞት ነው ዝም ማሰኘት ነው መብቱን እንዳይጠይቅ ማድረግ ነው ወደ መጨረሻው ልምጣላችሁ ዛሬ በብዛት የምንነጋገርበት ወንጀል ፈጽሞ በሌላኛው ላይ ማላከክና የህብረተሰብን የወጥ ጠያቂ ክፍል አንደበት ማዘጋት የሚባለው ነው false flag ይሉታል ከረጅም ጊዜ ዘመን ጀምሮ ከሰው ልጅ ጋር የኖረ ነው እስቲ የመጀመሪያውን በምሳሌነት ከምትጠቀሰው አንዱ ኔሮ በመባል የሚታወቀው የሮማው ንጉስ ነበር ይህ ንጉስ በልጅነቱ አባቱ ስለሞተ የታላቁ ቄሳር ልጅ ነው ንግስና ባናቱ ላይ ወድቆ ግራ ተጋብቶ ህዝቡን ግራ ሲያጋባ የነበረ ነው ብዙ success ያለው ቢሆንም ኔሮ ሮምን የራሱ ከተማ አድርጎ በርካታ ቤተ መንግስቶች መስራት ፈለገና ለ parliament ኡ አቀረበ ትልቅ ስፍራ እንዲሰጠው parliament ኡ reject አደረገበት እና ሮም ተቃጥላ በቂ ቦታ አግኝቶ ቤተመንግስቶችን በተለያዩ ስፍራዎች የሚሰራበትን አጋጣሚ ይፈልግ ነበርና ሮምን አቃጥሏል ይባላል ሌሎችም ያንን አላቃጠለም ግን የተቃጠለው እንዳይጠፋ አደረገ ብሎም የምተቹን የታሪክ ሰዎች አሉ ግን ማለቂያው ላይ በወቅቱ ክርስትናን ይሰብኩ የነበሩ ሐዋርያውን ጳውሎስና ፔተርን ለመበቀል የተጠቀመበት ነው እሳቱ ማንንም ቀስቅሶ ማን እነኚህ ይሃዋሪያዎች አልቀሰቀሱም ግን እሱ የማይወደውን ሃይማኖት ያራምዱ ስለነበረ እሳቱ ተቀጣጥሎ እሱ የሚፈልገው ስፍራ ከተሳካለት በኋላ እንደ ወንጀለኛ አድርጎ የከሰሰው ሐዋርያውን ጳውሎስና ጴጥሮስን ነው ጳውሎስን አንገቱን እንዲቀጠቀጥ አደረገ በሴፍ ጴጥሮስን ደግሞ በስቅላት እንደሞት አደረገ ይህ እንግዲህ ከጥንት ጀምሮ ከአምባገነኖች ጋር የቆየ ባህሪ ነው ማለት ነው ጥፋትን አስፍቶ ወዲላኛው ሰውና በማላከት አንደበት የሚያዘጉና ከነሱ የተለየ ሐሳብ ያለውን የሚያዋርዱበት ሌላኛው ገናና ተደርጎ የሚወሰደው በምርጫ ክብ ደግሞ ያለውን ልምጣ ቫሪያቱን ልስጣችሁ በመደዳው ከመደርደር ብዙ በርካታ እንደዚህ አይነት ነገሮች አሉና ሌላኛው የጀርመን ናዚዎች ስልጣን ለመውጣት ባሰቡ ጊዜ ከፍተኛ ተቀናቃኛቸው የኮሙኒስት አካሎች ነበሩ ህዝቡን mobilize ማድረግ የሚችሉ አካሎች ነበሩና ኮሙኒስቶችን መስበር ስለፈለጉ በጀርመን ፓርላማ ላይ እሳት አቀጣጥለው ኮሙኒስቶች ታድነው እንዲጎሳቆሉና በህብረተሰቡ እንዲከፉ አደረጓቸው በዚያም በወቅቱ የነበረውን ፕሬዝዳንት ኮሙኒዝምን restrict የሚያደርግ የሰዎችን የመናገር የመጻፍ ሐሳብን የመግለጽ መብት የሚገድብ ህግ እንዲያወጣ አደረጉ በዛ በፓርላማው መቃጠል ማለት ነው ይህ ባሳጤ 1933 የተደረገ ነው ሪችስታን ቃጠሎ ምስጥር ተብሎ ይታወቃል ሰከቶ ሪችስታን ፋየር በመባል የምታወቀው ነው ይህ ደግሞ ለስልጣን እሽቅድምድም በሚደረግ ጊዜ ሌላኛውን አንደበት የሚያስዙበትና ከትግል ሜዳ የሚያሸሹበት ነው ማለት ነው ሌላው በታሪክ ደመቅ ብሎ የሚነገርለት አንዱ የብሪትን የስለላ ድርጅት በሰሜን አይርላንድ የሚንቀሳቀሰውን የካቶሊክን ቡድን አያብሬን የፍርድ ቤት አድርጎ የራሱን አንጃዎች አስገብቶ የራሱ አንጃዎች ወንጀል እንዲፈጽሙ አድርጎ እነሱ ላይ በማላከክ በህዝብ ዘንድ እንዲጠሉና አሸባሪዎች የሚል መጠሪያ እንዲሰጣቸው ያደረገበት ነው ከዛም ወደ አፍሪካችን ከመጣን ቡድን የተመራው በአልጄሪያ ውስጥ በስልጣን እሽቅድምድም በዲሞክራሲያዊ መንገድ ተመጠው ስልጣን የተከለከሉትን የ FIS group የሚባሉ የእስላም አንድነት ግንባር በመባል የታወቁትን ፍጥረት አድርጎ አቁመውባት በእነሱ ስም ወንጀል ተሰርቶ እስር ቤት እንደነሱ ታስሩ ከእስር ቤት እንዲያወጥ ተደርጎ የአመራር ስፍራ ይዞ ሰዎችን በማስገደልና ወንጀል በማሰራት ወንጀለኛ ድርጅቶች እንዲሆኑና ተቃዋሚዎች በህዝብ እንዲተፉ የማድረግም ስልት የተጠቀሙበት ነው ይህ ሁሉ ስራ ይደረጋል ማለት ነው ከትግል ሰዎችን ለማሸሽ ማለት ነው ይህ ሁሉ እንግዲህ ዙሪያ ጥምዝ የሚሄደው ወደ ሀገራችንስ ይያንን ነገር አልተደረገም ወይ ነው በደርግ ጊዜ ቤቱ በ1983 ነው የአዲስ አበባ ምክር ቤት ለማፈንዳት አሰቡ ተብሎ ቦምብ ተጠቀምጠው ሳይፈነዳ ተገኘ ተባለና ከአዲስ አበባ ዩኒቨርሲቲ ከኤርትራ የመጡ ወገኖቻችን ተለቅመው የታሰሩበትና ለሞት የተዳረጉበት ጊዜ ነበር በዛው 1983 በሐረማያ ዩኒቨርሲቲ ቦምብ ተገኘ ተብሎ ቦምቡ የተገኘው ሐረማያ ነው ከአዲስ አበባ ዩኒቨርሲቲ የነበሩ የኦሮሞ ልጆች ተለቅመው የታሰሩበትና ለግድያ የተዳረጉበት ወቅት ነበር ሊስቱ ረጅም ነው በያደግስ ጊዜ ምን ይመስላል የዩቲዩብን ያጥለቀለቀ አንድ ነገር ነበር በአጋሮ ከተማ አቅራቢያ ላይ የተቃጠለ የቤተክርስቲያንና የሰዎች የተገደሉ ወገኖቻችን በዛ ወቅት በዩቲዩብ በዩቲዩብ ላይ በብዛት እንደተ እንግዲህ በማስመሰል ወንጀል ሰርቶ በሰዎች ላይ ማላከት የተለመደ የአምባገነንነት ባህሪ ነው ለማለት ነው ይሄንን እዚህ ጋር ካቆምኩኝ ሌላኛው የአምባገነኖችን ባህሪ ደግሞ ትንሽ ላውሳችሁ አምባገነን እንደማንኛውም ህይወት ራሱ ከዘመን ጋር ያወዳጀ የሚሄድ አካል ነው እንጂ አንድ አይነት ሆኖ ብቻ ይዞ ዘላቂነት ያለው አይደለም ዘመን ስለወጥ opportunist ኦች እና ይለወጣሉ የሰው mentality ጋር የሚጣጣም ነገር በመስራት በማመሳሰል ሲቻል በጡንቻ ሳይቻል ሲቀር ደግሞ በዘዴ የመግዛት ጉዳይ አለ ሆኖም አንድ የሚያደርጋቸው የሰው መብት መግፈፋቸው ነው የረቀቀ ዘዴ የሚጠቀሙ brutal በሆነ መንገድም ህብረተሰቡን ያንገላቱ አንድና አንድ የሆነ መመሳሳይ ያላቸው ይህን የሰዎችን መብት የሚገፉና ሰዎች በህግ በላይነት እንዳይተዳደሩ እድል ስለሚነሱ ነው እመለስበታለሁ ብዙ ወዲያ ወዛባቸው ወሰደ ጉዞ አድካሚ ነው፣ ዳገት ነው፣ ተራራ ሜዳ፣ ቁልቁለት ነው፣ ሸንተረር ነው፣ ጋራ ቁጥቋጥ የበዛበት እሾህ የሞላበት እግርሚያ ደሙ ጋሬጣ እንቅፋት አዳላት የሆነ ከመሬት የሚያፈርት ጥንቃቄ የሚሻ ማሰብ ሳናቋርጥ ورود ورج النور